بسم الله الرحمن الرحيم الحمد لله رب العالمين والصلاة والسلام على أشرف المرسلين عقيدة الواسطية عقيدة الواسطية አምስተኛው ክፍል ላይ እንገኛለን ዛሬ ኢስባቱ ሰምዒ ወልበሰሪ ሊላሂ ስብሓነህ ከሚለው እንጀምራለን በዚህ ርዕስ ላይ ለአላህ ስብሓን ወተዓላ መስማትንና ማየትን እናሰብታለን። እንደሚታወቀው አንዳንድ የቢድዓ አካላት በአቂዳ ዙሪያ ያላቸው አቋም ከቁርአንና ከሐዲስ የተወሰደ ሳይሆን ከእምሯቸው የተወሰደ የሆኑ አንዳንድ የቢድ አካላት እነዚህን ሁለት ሲፋዎች ለአላህ ስብሓንሁ ወተዓላ ያሰብታሉ። አላህ ሰሚ ነው፣ አላህ ተመልካች ነው ይላሉ። ሌሎች በርካታ አህለሱና ወልጀማ የሚያሰብቷቸውን ስፋዎች አናሰብትም ይላሉ። ምክንያቱም በሚጠየቁ ጊዜ እነዚህን ነገሮች ማስበት ለአላህ ስብሓነሁ ወተዓላ ማለት ነው ከፍጡራን ጋር ማመሳሰል ነው ይላሉ። እዚህም ላይ ተመሳሳይ ነገር ሊነሳባቸው ይችላል። ያ ምንድን ነው? ሰሚዕና በሲር ሰምዕና በሰርን አላህ ሰሚዕና ነው በሲር ነው ብለው ሲሉ ማለት ነው። አላህ ሰሚ ነው፣ አላህ ተመልካች ነው በሚሉ ጊዜ አህልስናዎች ሲያሰብቱ ያነሷቸውን ጥያቄዎች እዚሁ ማንሳት እንችላለን። እኛ ደግሞ ያ ምንድን ነው? ሰሚ ነው ተመልካች ነው ብላችሁ ስትሉ ከፍጡራን ጋር ያመሳሰላችሁ ነው። የሰው ልጅ ይሰማል ይመለከታል፣ አላህ ይሰማል ይመለከታል። ስለዚህ ተመሳሰለ ማለት ነው እና ይህንን ታሰብታላችሁ ሲባሉ የሚኖራቸው ምላሽ ይኖራል። ከዚህ በፊት ተመሳሳይ ነገር አንስተን ነበር። ያ ምንድን ነው? የአላህ ስብሓነሁ ወተላ መስማት እንደ ፍጡራን መስማት አይደለም፣ መመልከቱም እንደዛው ይህንን ሲሉ እንግዲህ እኛም ሌሎች የምናሰብታቸው ነገሮች ላይ ይህንን ነው የምንለው ስለዚህ እኛ አህለ ሱና ወልጀማዓ ያሰበትናቸው ነገሮች ላይም እናንተ አስበታችሁ ይህንን ነው የምናትሉ እንላቸዋለን طيب وقوله ليس كمثله شيء وهو السميع البصير እንግዲህ እንዳሳለፍነው ይሄ ነገር ይቺ የቁርአን አያት ለአህለ ሱና ወልጀማዓ አቂዳ እንደ ትልቅ ሚዛን ነች ሁሉም ቦታ ላይ ማለት ነው እዚህ ላይ ለይሰ ከምትልህ ሸይኡን አላህ ስብሓነሁ ወተዓላ የሚመስለው አንድም የለም ኢዕራቡ ላይ ለይሰ ከምትልህ ሸይ የሚባለው ነገር ላይ ማለት ነው የተባለ ነገር የተለያየ ነገር ተብሏል ብቻ ግን አንዳንድ ዑለሞቻችን እንደሚሉት ጠንከር የሚለው ካፍ ዛኢዳ ይሆናል ጭማሪ ሆና ካፋ ማለት ነው ለይሰ ሚትለሁ ሸይኡን ነው ግን ጭማሪ ሲባል ምንም አይነት ዋጋ የሌለው ጭማሪ አይደለም። ካፍ ሲጨመርበት ለይሰ ሚስለሁ ሸይ የነበረው እንደተደጋገመ አይነት ይሆናል። ለይሰ ሚስለሁ ሸይኡን ለይሰ ሚስለሁ ሸይኡን እያልን እንደምንደጋግመው አይነት ነገር ይሁንና ያጠናክረዋል ማለት ነው ካፉ እና ለይሰ ሚስለሁ ለይሰ ከሚስሊሂ ሸይኡን አንድም ነገር የሚመስለው የለም አላህ ስብሓንሁ ወተዓላ ወሁወ እሱ አሰሚዑ አልበሲር ሰሚውና ተመልካቹ ነው አላህ ስብሓንሁ ወተዓላ እንግዲህ ሰሚዕ ስንል አላህ ስብሓንሁ ወተዓላ ዝቅ ያለውንም ከፍ ያለውንም ድምፅ ይሰማል አላህ ስብሓንሁ ወተዓላ የራቀውንም የቀረበውንም ይሰማል የሰው ልጅ ግን መስማቱ እንደዚህ እንዳልሆነ ግልጽ ነው ፍጡራን በአጠቃላይ ማለት ነው ስለዚህ አላህ ስብሓንሁ ወተዓላ ሰሚ ነው ስንል ከፍጡራን ጋር እያመሳሰል ነው አይደለም የአላህ መስማት ፍጹም የተለየ ነው ከፍጡራን ማለት ነው መስማት ግን ከመሰረታዊ ከመሰረታዊ ትርጉም አንጻር ስናየው መስማት መስማት ነው። መስማት መስማት ነው። ነገር ግን የአላህ ስብሓንሁ ወተዓላ መስማት ከፍጡራን መስማት የተለየ ነው። በሲርም ላይ እንደዚህ እንላለን። አላህ ስብሓንሁ ወተዓላ የቀረበውንም የራቀውንም ተመልካች ነው። ግልጽ የሆነውንም የተደበቀውንም ተመልካች ነው። የሩቁንም ማነው ግልጹንም ውስጡንም دبقونم تملكاش نو الله سبحانه وتعالى كذا قطروا من قالوا إن الله نعم ما يعظكم به إن الله كان سميعا بصيرا إتشي آيات لما جمع ستجمع الله سبحانه وتعالى عند إن الله يأمركم أن تؤدوا الأمانات إلى أهلها وإذا حكمتم بين الناس أن تحكموا بالعدل قال أبو هلانه إن الله نعم ما يعظكم به على الله سبحانه وتعالى الله سبحانه وتعالى إن الله نعم ما يعظكم به السوء በሱ እሱ የሚመክራችሁ ነገር ኒዕማ الله سبحانه وتعالى بس ስብሓነሁ يمي مكراتشو የሚመክራችሁ اندت እንድትፈጽሙት يمي أزاتشو نقر الله سبحانه وتعالى بس يمي مكراتشو نقر انديت يا مارنو من انيا يا مارنو إن الله الله سبحانه وتعالى كان سميعا بصيرا سمينا تملكاتنا ان دال كنت قدو إن الله يأمركم أن تؤدوا الأمانات إلى أهلها وإذا حكمتم بين الناس أن تحكموا العدل ولا تنقروش تهزنا للزلال عندنا አማናን መመለስ ሲሆን እነላህ ያእሙሩኩም አላህ ያዛችኋል አንቺ አዱ ልአማናት ይልሃል አማናዎችን እንድትመልሱ አደራዎችን እንድትመልሱ ወደ ባለቤቷ እንደዚሁም በሰዎች መካከል በምትፈርዱ ጊዜ ደግሞ በፍትህ እንድትፈርዱ ያዛል ካለ በኋላ አላህ ምን አለ አላህ በሱ የሚያዝባችሁ ነገር ምንኛ ያማረ ነው አላህ ስብሓነሁ ወተዓላ ሰሚና ተመልካች ነው ይላል ከዛም ቀጥሎ ምን አሉ ولولا إذ دخلت جنتك قلت ما شاء الله لا قوة إلا بالله። إثبات المشيئة ነው አሁን እዚህ ላይ إثبات المشيئة والإرادة لله سبحانه እዚህ ላይ መሺአና ኢራዳን እናሰብታለን መጀመሪያ ላይ ያመጡት ወደ አያቶች ከመግባታችን በፊት ዑለሞች ኢራዳ በሁለት እንደሚከፈል ያብራራሉ። አንደኛው ኢራዳ ከውንያ ይባላል። ይሄ ኢራዳ ከውንያ የሚባለው ነገር አላህ ስብሓነሁ ወተዓላ መከሰቱን የፈለገው ነገር ነው፣ እንዲሆን የፈለገው ነገር ነው። ስለዚህ ተከስቶ የምናየው ነገር ሁሉ በአላህ ስብሓነሁ ወተዓላ ኢራዳ ከውንያ ተከስቷል ብለን ልንል እንችላለን ማለት ነው። ኢራዳ ሸርዕያ የሚባለው ግን አላህ ስብሓነሁ ወተዓላ ከሸሪዓ ከድንጋጌው ከኢስላም አንጻር የሚያዘው ነገር ነው። ይሄኛው ኢራዳ ሸርዕያ ብለን የምንለው ነገር አላህ ስብሓነሁ ወተዓላ የሚወደው ነገር ነው። ከውንያው ግን ሊወደውም ላይወደውም ይችላል አላህ ስብሓነሁ ወተዓላ። ምሳሌዎችን ማየት ይቻላል። ለምሳሌ አላህ ስብሓንሁ ወተዓላ ሰዎች እንዲያምኑ ያዛል። መልካም ነገርን እንዲፈጽሙ ከመጥፎ ነገር እንዲርቁ ያዛል። ይፈልጋልም አላህ ስብሓንሁ ወተዓላ ይህን ነገር ይፈልጋል። ከምን አንጻር ኢራዳ ሸርዕያ የሚባለው ማለት መከሰቱንም ፈልጎት ቢሆን ኑሮ ይከሰት ነበረ። መከሰቱን ፈልጎት ቢሆን ኑሮ ይከሰት ነበረ። ሁሉም አማኝ ይሆን ነበር። ሁሉም ከመጥፎ ነገር የራቀ መልካም ነገር ፈጻሚ ይሆን ነበረ። ግን የፈለገው እዚህ ላይ ፍላጎቱ ምንድነው? ኢራዳ ሸርዕያ ነው። መሺያ ብለን የምንለው ነገር ግን አንድ ነገር ያለው፣ እሱም የመሆኑ ነው። يعني አንድ ነገር ተከስቶ ስናይ ለምሳሌ በአላህ مشيئة ሆነ እንላለን። የሆነው ነገር በሙሉ የተከሰተው ነገር በሙሉ በአላህ مشيئة ሆኗል ተከስቷል። مشيئة አንድ ነው። የተከሰተውን ነገር በሙሉ ነው የምንመለከተው እዚህ ላይ ምናል ولولا إذ دخلت جنتك ولولا إذ دخلت جنتك قلت ما شاء الله لا قوة إلا بالله እንደሚታወቀው ይሄ ታሪክ ሱረቱል ካህፍ ላይ ነው ያለው አንድ ሀብታም ብዙ ልጆችን ያሉት ነበር። ሌላው በተቃራኒ ደግሞ በሀብትም ሆነ በልጆች ከሱ ያነሰ ሌላ ሰው ነበርና ይህ ሰው እንግዲህ ሀብታሙ ማለት ነው በጣም አላህ ስብሓነሁ ወተዓላ በሰጠው ነገር አላህን ማመስገን ሲገባው በጥጋብ ልቡ አበጠ። ከዛም በኋላ እንግዲህ በዚህኛው ላይ ይኮፈስ ጀመር። እኔ በልጆችን በልጆች ብዛትም ሆነ በገንዘብ ብዛት ከአንተ የተሻልኩ ነኝ ይለው ጀመረ። ከዛም በኋላ ሲገባ ምን አለ እንግዲህ ወደ አትክልቱ እቺ አትክልቱ እንግዲህ ትልቅ ሀብቱ ነበረች። በሚገባ ጊዜ ማ አظن አን ተሪደ هذه አበዳ ይላል። ይቺ ነገር እንደው ይቺ አትክልት ትጠፋለች ብዬ እንደው መቼም አልጠረጥርም ይላል። ከዚህ በኋላ ይሄኛው ቢመክረው ምን ቢብሏል? እንግዲህ ሙእሚኑ አላህን የሚፈራው ሰው ማለት ነው። መጨረሻ ላይ አላህ ስብሓነሁ ወተዓላ ይህንን አታክልት ያጠፋበታል። ከዛም በኋላ ነው እንግዲህ ይሄኛው ምን ይለዋል? አላህን የሚፈራው ሰው ማለት ነው። ولولا إذ دخلت جنتك قلت ما شاء الله لا قوة إلا بالله ይለዋል። ምን ነው እንደው ወሃላ ማለት ነው لولا የሚለው ولولا إذ دخلت እንደው ምን ነው በገባህ ጊዜ جنتك አትክልትህ ውስጥ قلت بله بنبران ما شاء الله يعني ما شاء الله كان الله يشاء نقر الله يفلق نقر هنا ويدقمو هذا ما شاء الله إيه الله يشاء يفلق قلت قلتنا ما شاء الله كان مالنا ويدقمو هذا ما شاء الله الله يشاء نقر هنا ويدقمو إيه كو الله يشاء يفلق نقرنا بله بنبر منه ست آيات دو تكفسه يعني ይቺ ነገር መቼም የምጠፋ አይመስለኝም ብለህ የኩፍር ንግግርም ከምትናገር ይህን ብለህ በነበር አሉ። ላ ቁወተ ኢላ ቢላህ ቁዋ ኃይል የሚባል ነገር የለም በአላህ ስብሓነሁ ወተዓላ ቢሆን እንጂ ብለህ በነበር አሉ። እዚህ ላይ ማሻ አላህ የሚለው መሺአውን ለማምጣት ነው። ቀጥሎ ምን አሉ? ወለው ሻ አላሁ መቅተተሉ ወለው ሻ አላሁ አላህ ቢሻ ኖሮ መሺያ እንዳሳለፍ ነው አንድ ነው አንድ ነው እሱም ከምን ጋር የሚገጥም ነው ኢራዳ ከውንያ ጋር የሚገጥም ነው ኢራዳ ከውንያ እንግዲህ ምንድነው ብለናል አላህ ስብሓነሁ ወተዓላ መከሰቱን የፈለገው ነገር ነው ይሄ ደግሞ መከሰቱ ግድ ነው ኢራዳ ከውንያ ማለት ነው መሺያ ብሎ ማለት ይሄ ነው ከኢራዳ ከውንያ ጋር የሚሄድ ነው ኢራዳ ግን ሁለት አይነት ነው ወለው ሻ አላሁ አላህ ቢሻ ኑሮ مقتتلوا بل تقدلوا نبرال انجل تقلوا لكم تقلوا الله من قاله ولو شاء الله الله بشاء نور الله بفلق نوره مقتتلوا بل تقدلوا نبرال ولكن الله نقرقنا الله يفعل ما يريد يمشى النقر يسرال الله سبحانه وتعالى زي لاي አላህ ስብሓንሁ ወተዓላ ሰዎች እንዲጋደሉ አያዝም። ከሸሪዓም አንጻር አይፈልገውም። ከመከሰቱ አንጻር ግን ፈልጎታል። ከመከሰቱ አንጻር ግን ፈልጎታል። እናም ተከሰተ። እዚህ ላይ አንዳንድ ሰዎች ምን ይላሉ እንግዲህ መጥፎ ነገሮች በተከሰቱ ቁጥር ሰዎች መጥፎ ነገር ባደረጉ ቁጥር ይህንን ነገር አላህ ፈልጎታል ብለን አንልም። እንዴት አላህ ስብሐነ ወተዓላ ይህንን ነገር ይህንን መጥፎ ነገር ይፈልገዋል ይላሉ። ለያይቶ ማየቱ ለዚህ ይጠቅማል። ብዙ ጊዜ ሸሪዓችን ላይ ዑለሞቻችን ይሄ ነገር በሁለት ይከፈላል፣ በሶስት ይከፈላል እያሉ የሚያብራሯቸው ነገሮች ተመሳሳይ የሚመስሉ ግን የተለያዩ ነገሮችን ማወቅ እጅግ በጣም ትልቅ ዕልም ነው። እዚህም ላይ አሁን እነሱ ያልተገነዘቡት ነገር ይህንን ነው። አላህ ስብሓነሁ ወተዓላ የፈለገው ከሸሪዓ አንጻር አይደለም፣ ወዶት አይደለም። ነገር ግን መከሰቱን ፈልጎታል። ሌላው ነገር ደግሞ በእነሱ አባባል ለምሳሌ አንድ ሰው ኸምር መጠጣት ይፈልጋል። አላህ ስብሓነሁ ወተዓላ ደግሞ ይሄ ሰው ኸምር እንዳይጠጣ ይፈልጋል። የሰውየው ፍላጎት አሸንፎ ጠጣ። የአላህ ስብሓነሁ ወተዓላ ፍላጎት ሳይከሰት ቀረ ማለት ነው። መፈለጉ ከምን አንጻር ነው? እዚህ ላይ ብለናል። ከመከሰቱ አንጻር ነው እንጂ ከሸሪዓ አንጻር አይደለም። አይወደውም። ከሸሪዓ አንጻር ደግሞ እንዲከሰት አይፈልግም ማለት አያዝበትም ማለት ነው። ከሸሪዓ አንጻር የሚባለው ምንድን ነው? ከመከሰቱ አንጻር ግን ፈልጎታል አላህ ስብሓነሁ ወተዓላ ነው። እዚህም ላይ መጋደላቸው ተከስቷል። መጋደላቸው ተከስቷል። አላህ ስብሓንሁ ወተዓላ ይሄ መጋደል እንዳይከሰት ቢፈልግ ኑሮ አይከሰትም ነበረ። ግን መከሰቱን ፈልገው ከሸሪዓ አንጻር ሳ አይፈልገውም አላህ ስብሓንሁ ወተዓላ መጋደልን ማለት ነው። ከሸሪዓ አንጻር አይፈልገውም። ሌላው ይሄ ኢራዳ ከውንያና ሸርዕያ የሚባለው ነገር አንዳንዴ አንድ ቦታ ላይ ተሰብስቦ ልናገኘው እንችላለን። ለምሳሌ አማኞች ላይ ማለት ነው። ለምሳሌ ሰውየው አማኝ ነው፣ ቀጥ ያለ ነው፣ አላህን የሚፈራ ሰው ነው። አላህ ይሄ ሰው እንዲያምን ይፈልጋል ከሸሪ አንጻር መልካም እንዲሆን ይፈልጋል ከሸሪዓ አንጻር እንደገና ደግሞ ኢራዳ ከውንያውን መከሰቱንም መሆኑንም ፈልጎት አላህ ስብሓነሁ ወተዓላ ሆኗል ይሄ ነገር ስለዚህ ኢራዳ ከውንያና ሸርዕያ ይሰበሰባል አንዳንዴ አንዳንድ ሰዎች ላይ ይሰበሰባል ኢራዳ ከውንያውን ካፊር ላይ ልናየው እንችላለን አላህ ስብሓነሁ ወተዓላ ይሄ ካፊር እንዲያምን ይፈልጋል ወደ ኢስላም እንዲገባ ይፈልጋል ከምን አንጻር ከሸሪዓ አንጻር ማለት ነው። ምክንያቱም አላህ ስብሓነሁ ወተዓላ ማመንን ይወዳል፣ መልካም መስራትን ይወዳል፣ ከመጥፎ ነገር መራቅን ይወዳል። ግን ይሄ ሰው ካፊር ሆነ መጥፎ ሆነ አላህ ስብሓነሁ ወተዓላ ፈልጎታል። ከምን አንጻር ከመሆኑ አንጻር ከመከሰቱ አንጻር አላህ እንዲከሰት ፈልጓል። ይሄው ነው ትክክለኛ አቋም። ጠይብ ከዛ ምን አሉ ኡሒለት ለኩም ለእናንተ ተፈቀደችላችሁ አሉ። ለእናንተ ተፈቀደችላችሁ በሂመቱል አንዓም በሂመቱል አንዓም እንግዲህ የአንዓም እንስሳዎች ግመል፣ ከብትና ፍየል በግ ነው። እና በሂመቱል አንዓም ተፈቀደችላችኋል። አላህ ስብሓነሁ ወተዓላ ፈቃጁ አላህ ነው። በእርግጥ ነቢዩ ዓለይሂ ሰላቱ ወሰላም ይፈቅዳሉ፣ ነገር ግን በአላህ ትእዛዝ ነው የሚፈቅዱ ኢላ ማ ዩትላ ዓለይኩም ይህ እስትትናእ ነው እንግዲህ በእናንተ ላይ የሚነበበው ሲቀር በእናንተ ላይ የሚነበበው ሲቀር ያው ተብራርቷል። እሱም الله سبحانه وتعالى يابر الراون قرنو يا لمسالي بكتن من دمن يمسسلوا يا خنزير لحم حرمت عليكم الميتة والدم ولحم الخنزير وما أهل لغير الله به بلو يا لو مالتنا نبنا انت لا يمين نبب وسيكر بهمة الأنعام تفكرت شلاتو غير محل الصيد صيد مادن ሓላል ያላደረጋችሁ ስትሆኑ ማደንን ሓላል ያላደረጋችሁ ስትሆኑ አንቱም ሑሩም እናንተ ኢሕራም ውስጥ ገብታችሁ ማለት ነው። ምክንያቱም አንድ ሰው ኢሕራም ውስጥ ከገባ ለምሳሌ ሐጅ ኢሕራም ውስጥ ቢገባ ሰይድ ስለሚከለከል ማለት ነው። ኢነላህ አላህ ስብሓነሁ ወተዓላ ያሕኩሙ ይፈርዳል። ማን ዩሪድ የፈለገውን የሻውን ይፈርዳል። አላህ ስብሓነሁ ወተዓላ ነው። እዚህ ላይ እንግዲህ እነላህ ያሕኩሙ ማ ዩሪድ ብለን ስንል ሀዚህ ምንድነች? ኢራዳ ሸርዕያ ነው። እዚህ ላይ ያለው ኢራዳ ሸርዕያ ነው። በከውንያማ ምናልባት አንዳንድ ሰው ይህንን ህግጋት የሚጥስና የሚፈጽመው ይኖራል። ስለዚህ እዚህ ላይ ኢራዳ ሸርዕያ ነው ነው كذان قتلوا فمن يريد الله الله يفلقوا أن يهديه لما راو يشرح صدره درة كفتي هذا رجلتان للإسلام لإسلام ومن يريد يفلق ومن يذله ليتأمو يجعل صدره ضيقا حرجا يجعل صدره درة لب يا درق البتات لب يا درق الله سبحانه وتعالى ضيقا ضد درق الله سبحانه وتعالى حرجا ማጠናከሪያ ነው ይላሉ። ይሄ ሐረጀን የሚለው ለደይቀን ማለት ነው። በጣም እንደ ጥብብ የተጨነቀ ያደርገዋል። ከአነማ የሰዓዱ ፊ ሰማ ልክ ወደ ሰማይ እንደሚወጣ ምን ያህል ከባድ ነው ወደ ሰማይ መውጣት። እንግዲህ ያንን ያህል ይከብዳል። አላህ ስብሓነሁ ወተዓላ ሊመራው ካልፈለገ ለአንድ ሰው ይህንን ያህል ይከብደዋል ማለት ነው። ይሄ እንግዲህ ሂዳያ ባለፈው እንዳሳለፍነው ሁለት አይነት ነው። ሂዳያ አላህ ስብሓን ወተዓላ ብቻ እንጂ ማንም የማይችለው ሂዳያ አለ። ሂዳያ ተውፊቅ ይባላል። ለምሳሌ እስልምናን አንድ ሰው ልቦና ውስጥ ማስገባት አላህ ስብሓነ ወተዓላ ብቻ እንጂ ማንም አይችልም ይህን ሂዳያ። ሁለተኛው ሂዳየቱ ዲላላ ይሉታል። ይህ ማመላከት ሂዳያ ነው። ይህንን አንቢያዎች ይችላሉ። በል አንቢያዎችን የሚከተሉ አማኞችን ይችላሉ። ያ ምንድነው ማመላከቱ ማለት ነው። ይሄ የኸይር መንገድ ነው። ይሄ መጥፎ መንገድ ነው፣ ይሄ የኩፍር መንገድ ነው፣ ይሄ የኢማን መንገድ ነው እያሉ ማሳየት ማመላከት ማለት ነው። ነገር ግን ይህንን ቀጥተኛ ነገር የሰው ልጅ ልቦና ውስጥ ማስገባት የአላህ ስብሓነሁ ወተዓላ ችሎታ ብቻ ነው፣ ሂዳየቱ ተውፊቁ ማለት ነው። ለዚህ ነው እንግዲህ ቀደም እንዳልኩት እንደዚህ አይነት ነገሮችን ለምሳሌ አንድ ቃል ይኖርና ሁለት ሶስት አይነት ነገር ይፈለግበታል። እንዲህ አይነት ነገሮችን የሚመሳሰሉ የሚመስሉ የሚመሳሰሉ የሚመስሉ አንዳንድ ነገሮችን ለይቶ ማወቅ ነው በጣም ትልቅ ዕልም ብሎ ማለት ይላሉ ዕለሞቻችን። ግልጽ ሆኖ ተለይቶ ከመጣማ ይሄ ቀላል ነው። እንደዚህ ግን እንዲህ አይነት ተመሳሳይ የሚመስሉ ልዩነት ያላቸውን ነገር ለይቶ ማወቅ ግን በጣም ከባድ ነገር ነው፣ አስፈላጊ ነገርም ነው። ለዚህም ነው ለምሳሌ አንዳንድ ሰው አላህ ስብሓን ወተላ ቁርአን ላይ ምን ብሏቸዋል? ረሱል ለ ሰላቱ ወሰላም ኢነከ ላ ተህዲ መን አሕበብት አንተ እኮ የወደድከውን አትመራም የወደድከውን አትመራም። ባጎታቸው ነው እንግዲህ እነከ ላ ተህዲ መን አሕበብት አንተ የወደድከውን አትመራም አላህ ስብሓነ ወተዓላ ሊመራው ቢፈልግ እንጂ አይደለም እንዴ? ነገር ግን ሌላ ቦታ ላይ ምን ብሏቸዋል? አላህ ስብሓነ ወተዓላ ወኢነከ ለተህዲ ብሏቸዋል። እንግዲህ ኢላ ሲራጢ ሙስተቂም ወደ ቀጥተኛው መንገድ ትመራለህ ብሏቸዋል። ወደ ቀጥተኛው መንገድ ትመራለህ። ይሄኛው እዚህ ላይ ነቢዩ ዓለይሂ ሰላቱ ወሰላምን ወደ ቀጥተኛው መንገድ ትመራለህ ብሎ ያላቸው ማመላከቱን ነው። ማመላከትማ ደህና አድርገው አመላክተዋል፣ ደህና አድርገው መርተውናል። ነገር ግን ያኛውን የሰው ልጅ ልቦና ውስጥ ማስገባት ግን አልቻሉም። ወደ እስላም እንዲገባ ከፍተኛ ጉጉት ነበራቸው አጎታቸው ጋር አቡ ጣሊብ። ነገር ግን ይህንን ነገር ልቦ ውስጥ ማስገባት አልቻሉም ነበር። ምክንያቱም አላህ ስብሓነሁ ወተዓላ አልፈለገምና ነው። እንዲህ እንዲህ አይነት ነገሮች በጥንቃቄ መታየት አለባቸው። የማያውቅ ሰው አሁን ይሄ ሁለቱ ላይ መፋለስ ያለ ይመስለዋል። ያኒ እዛ ላይ ትመራለህ ብሏቸዋል፣ እዚህ ላይ ግን አትመራም ብሏቸዋል ብሎ ያልሆነ ያኒ የመሀይም ፍልስፍና ውስጥ ሊገባ ይችላል እና እንዲህ አይነት ነገሮች በጣም ጥንቃቄ የሚያስፈልጋቸው ናቸው። ቀጣይ ያለውን ልጀምረው ነበረ፣ ነገር ግን ትንሽ ረዘም ይላል እና በዚሁ ላቁመው። ወላሁ ተዓላ አዕለም። ሰለላሁም አላ ነቢይና ሐቢብና ወሸፊዕና መሐመድን ሰለላሁ